ሄዳ ከሁለት ጭኖቿ ጋር ከሁለት ጭኖቿ ጋር ሆዷን እጥኗ ላይ ታስተኛው፣ እጇን ፊት ከጉልበቷ ፊት ከጉልበቷ ፊት ነው ራቅ ብላ አትሄድም። ለሱጁድ ራሱ እኛ ሱጁድ ስናደርግ ጉልበታችንና የግንባራችን መቀመጫ የተወሰነ ርቀት አለ፣ የተወሰነ distance አለ። እኛ ረዘም ያለ distance ማለት ነው። የነሱ እንደዛ አይደለም። ሆዳቸውን እዙ ጥናቸው ላይ ካስተኙት የግድ እንትን ግንባራቸው የሚያልፈው እዙ ጉልበታቸው ፊት ነው፣ ቀረብ ይላል። ያ ማለት ነው በቃ የግድ እኮ ይይዛቸዋል። እንዴት እንደሆነ ፎርሙ ራሱ ይገባቸዋል። ምን ማድረግ አለባቸው? ሆዳቸውን ከምን መለየት የለባቸውም ከጭናቸው ጋር ያያይዙት ከተባለ ከዛም በኋላ ሁለት እጃቸውን ፊት ለፊት ያስቀምጡት፣ ስጁድ አድርጉ። ከኋላ ያለው ሰውነታቸው በጣም ከፍ ማለት የለበትም ማለት ነው። ይህ ነው። አልገባችሁም? የገባችሁ ልጆች ታሳያችሁ። ቅራት በሴት መጠራት ያለበት ቅራት ወአን ተልሱቀ በጥንሃ ሆዷን ማገናኘት አለባት ቢሰኺዘይሃ ከጭኗ ጋር እጭኗ ላይ ታስተኛው ሆዷን ስጁድ ስታደርግ ነው የሆዷን ክፍል እጭኗ ላይ ሁለት እጭኗ ላይ ታስተኛው ከዛ እጇን ወጣ ታደርግና ፊት ታስቀምጥ ስጁድ ታደርግ አታ አንደኛ ትንሽ ከፍ ይችላል ከኋላ ክፍል የኋላ ክፍል ሰውነቷ ጭራሽም ላትነሳም ትችላለች እዛው ላይ እያለች ትንሽ ሰውነቷ ክፍል እንዳይነሳ ማለት ነው ይሄ ሻፊዒ ለሷ የተሻለ ነው ብለው የተናገሩት ንግግር ነው وأن تلصق بطنها بفخذيها في السجود سجود ላይ ከአስተሪ ማ ተኩን በቃ ለሱትራ ይሄ በጣም የተሻለ ነው ማለት ከአስተሪ ማ ተኩን በቃ ለሱትራው በደንብ ተመቻችታለች ማለት በዚህ ሰዓት የሰውነቷ ክፍል ወጣ ካለ ስጁድ ስታደርግ ከኋላዋ ክፍሉ ይታያል። የኋላ ክፍሏ ይሄ ሰውነቷ ክፍል መታየት የለበትም። ለአጅነብይ እንኳን ራሱ እምን ላይ ማስተኛት አለባት ማለት ነው። እግሯ ላይ ከኋላ የተኛ መሆን አለበት። ይሄ ሰውነቷ የኋላ ክፍል ራሱ አይነካ፣ ከፍ አይበል ወደ ላይ። እዛው ላይ እንደተኛች ይሄን የሆዷን ክፍል እጭኗ ላይ ታስተኛውና እጇን ወጣ አድርጋ ከጉልበቷ ፊት አድርገውና ወይ በጉልበቷ ጎን አድርጋ ግንባሯን ጉልበቷ ፊት ለፊት ነው የምታስቀምጣት። ርቃ አትሄድም። ርቃ ከሄደች ግንባሯ ወደፊት ፊቷ ስጁድ የሚያደርግበት ራቅ ካለ ምን ይሆናል? ሆዷና ጭኗ ይለያያል። የዛን ጊዜ ይሄ ሽንጧ ያስታውቃል፣ ይወጣል። ሰውነቷ ክፍልም ይወጣል ወደ ላይ። እንደዛ መሆን የለበትም ማለት ነው። ወአሐቡ ዛሊክ ለሃ ይህ የተሻለ ነው። ፊሩኩዕ በሩኩዕም ጊዜ ወፊ ጀሚዕ ሶላቲ በሶላትም በማንኛውም ክፍሏ ሰውነቷን መለያየት የለባትም። ሰውነቷን መለያየት የለባትም። አሐቡ ዛሊክ የተሻለ ነው ለሃለ ሴት ልጅ ሩኩ በሩኩም ጊዜ ወፊ ጀሚዕ ሰላት በማንኛውም በሶላት ክፍል እንደዛ ብታደርግ የተሻለ ነው ይላሉ ሸኹ። እንታሃ እዚህ ይጠናቀቃል። የነውይና የሻፊዒ ሙግኒም ላይ የተባለው ይህን ይመስላል ማለት ነው። አብዛኛው የተማር ነው። ዝም ብላችሁ በአየር ላይ መያዝ ያለባችሁ ምንድነው? የሰውነት ክፍላችሁ መለያየት የለበትም። ክንዳችሁ ከጎናችሁ ጋር መላቀም አለበት። ክንዳችሁ ማለት ነው። ይሄ ከጎን አለው። ይህንኛው ምንድነው? ጡንቻችን ጡንቻቸው ከጎናቸው ጋር ክንዳቸው በጉል በጭናቸው ላይ ነው መሆን ያለበት ጊዜ ያደርጉ አያውጡት እንደዚህ ክንዳቸው ወጣ ማለት የለበትም መወጠር የለበትም ልብሳቸው እዛው ያያይዙት ከጎናቸው ጋር ይህንኛው የክንዳቸው ክፍል ደግሞ ከምናቸው ጋር ነው የሚያዘው ከዚህ ከጭናቸው ጋር ቀደም አድርጋ ስጅት ማለት ሆዳቸውን ደግሞ ጭናቸው ላይ ቢያሰኙ የተሻለ ነው ለዚህ ምን ባየር ላይ ከያዛችሁ ትሰሩታላችሁ። የገባልሽ ሁሉ አራተኛ ሶላት ኒሳ የሴት ልጆች ሶላት جماعة በጀማዓ መስገድ بإمامة إحداهن አንዷን ኢማም አድርገው መስገዳቸው فيها خلاف بين العلماء በዑለማ መካከል ልዩነት አለ ያለ ነው። በዑለማ መካከል خلاف አለ ሴት ልጆች ወንድ ጋር ወንድ ጋር ወንድ ኢማም ሆኖ አለ ሰለዋበ ያለ ነው። ነብዩ عليه الصلاة والسلام በዘመናቸው የሶሐባ ሴቶች እየመጡ ይሰግዱ ነበር፣ ጀማዓ ይካፈሉ ነበር፣ ዳዕዋ ያዳምጡ ነበር፣ ማንኛውንም እስላማዊ እንትን ይከታተሉ ነበር። صلاة النساء የሴት ልጆች ሶላት جماعة በጀማዓ በጀማዓ ማለት ማን ኢማም ሆና በኢማመቲ ኢህዳሁን አንዳ ኢማም ሆና ማለት ነው ከመካከላቸው فيها خلاف ኺላፍ አለ በይነል ዑለማ በዑለማዎች መካከል ኺላፍ አለ ይስገዱ ይቻላል ግን ጀማዓ የሚባል ነገር አያገኙም ያሏል አይ አንዷ ሰምራቸው ጀማዓ ይስገዱ ብቻቸውን ከሚሰግዱ ቤት ሆነ የትም ቦታ ሲሰግዱ በጀማዓ ቢሰግዱ አንድ ሴት ልጅ ብታሰግዳቸው አዳፍ የተሻለ ነው ይላሉ ከፍል ዑለማዎች ማለት ነው። ግን ምን አለ ለማንኛውም ምን አለበት በሴቶች የሴቶች ኢባድ ሴቶች በሴቶች ሊሰግዱ ምን አለበት ነው ያለ አለበት። صلاة النساء صلاة النساء የሴቶች ሶላት جماعة በጀማዓ መስገድ بإمامة إحداهن አንዳቸው ኢማም ሆና فيها خلاف ልዩነት አለበት። በይነል ዑለማ በሊቃውንቶች መካከል ልዩነት አለ። بين ማኒዕን የሚከለክልም አለ፣ ወሙጂዝን ይበቃልም የሚል አለ። ደግሞ አደጋው ነው። ማኒዑ አደጋ ነው። ሙጂዙ ራሱ ይበቃል ማለት አጀር ማለት አይደለም፣ ይችላሉ ማለት ነው። ይችላሉ ወንጀል አልወንጀሉም ማለት ነው። ይበቃል ማለት ጀዋዝና መንዕ ይከለከላል እንትን ይለያያል አይደል? በይነ ማኒዕን ከልካይም አለ አይስገዱ በጀማዓ አንዷ ኢማም ሆናል ወሙጂዝን የሚያበቃም አለ። አይ ይችላሉ መስገድ አንዷ ኢማም ትሆና ታስገዳቸው የሚልም አለ። والأكثر ብዙሃኑ ግን ዑለማ ሄደው على أنه በሚለው መልክ ነው። لا مانع من ذلك። ይህን ከልካይ የለም ብለዋል። لا مانع من ذلك። ይህን የሚከለክል ሸሪዓ እስከሌለ ድረስ ያድርጉት። አንዷ ኢማም ትሆና ታስገዳቸው ከልካይ የለም። ተመልከቱ፣ ከልካይ የለም። ምን ማለት ነው? ከልካይ የለም ማለት እ አፍዶል ነው ማለት አይደለም። ጀማዓ ይስገዱ ጀማዓቱሁን አፍዶል ምን እንፍራዲህን በጀማዓ መስገዳቸው ከየብቻ ከመስገድ የተሻለ ነው የሚል ግን ቢሰግዱ ኺላፍ በይበቃልና በአይበቃም መካከል ነው ዑለማዎች ተረድታችሁ ይበቃልና አይበቃም ነው ጥያቄው። በጀማዓ ቢሰግዱ ይችላሉ? አ ጥሩ አይደለም። እነሱ አይስገዱ። እነሱ ጀማዓ ሴቶች በሴቶች ሴቶች በወንድ ሊመሩ ይችላሉ። ያለውን ነው። ግማሽ አሉት፣ ከፊሎቹ ደግሞ ምን አሉ? ይበቃላቸዋል አንዷ ኢማም ትሆን። በተለይ እንደውም አፍሶል የሚሆንላቸው ማስተማር የምትችል ከሆነ የሶላት አስተጋገድን የምታስተምራቸው ከሆነ እሷ ኢማም ሆና ብታስተምር። ፉቃዎች ምን አሉ? ፈልተቁም ወስጦሁነ መካከል ላይ ትቁም የሴቶች ኢማም ነው የሚሉት። ወጣ ማለት የለባትም። ብዙ ነው ያላላቸው እና ስላልተገኘ ነው ነብዩ عليه الصلاة والسلام አንድ የተናገሩት ሐዲስ አለ። ይኸውና መጣ صلاة النساء في صلاة جماعة بجماعة مسجد السوبي إمامة إحداهن عند سيرت إمام هنا فيها خلاف بين العلماء طولما اسمك كل خلاف الله طولما اسمك كل خلاف الله بك أيهين عالم لا يتوقع في اللي جماعة السجد في الله تبسر معجز أي كلم هنا من ناقين ينقر يلا يونا يلو علماء يا علماء خلاف بين مانع وموجز يبقى لنا أي بك أمن ملو بهو لكتك فلوات والأكثر جنعة مزان علماء يلو على أنه لا مانع كالخير من ذلك ከዚህ ከልካይ የለም ከዚህ ከልካይ የለም ማለት ከምን ከምን አንድ ሴት ኢማም ሆና ብታሰግዳቸው የሚከለከል ነገር የለም የሚለው ነው ብዙሃኑ ዑለማ የተከተለው የያዘው። ለምን ለምን አክሰሩ ተከተለ ቢባል ለአን ነብይ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰለም አመረ አዘዋል። ኡመ ወረቀተ ኡመ ወረቃ የምትባለዋን ሴት አዘዋታል። አንተ ኡመ አህለ ዳሪሃ የአካባቢዋን ሴቶች እንድታሰግድ ሶላት እንድታስተምራቸው አዘዋል ነብዩ አለይሂ ሰላቱ ወሰላም ነብዩ ሴት ካዘዟት እንደውም ጀማዓ ቢሰግዱ ይቻላል ጥሩም እሱ ነው ለምን ማስተማር እርስ በርስ መማርም ይኖራልና ያንን ብንይዝ ነው ደግሞ አፈር ጥሩ ምን ሆነ ምን አጅል ዲን ማለት ምን አጅል هذا الحديث ምክንያቱም ሐዲስ አለ ይሄኛው ከልካዮቹ ሐዲስ የላቸው የሚከለክሉበት የለም ብዛት አልተገኘም ነው የሚሉት በነብዩ ዘመን መስጊድ ይገባሉ አይሻም አስግዳለች የሚል አለ ሌላ ቀው አይሻም አስግዳለች የሚል ሌላ ሐዲስ አለ ሌላ ቀውል አለ ወልአክሰሩ አመዛኙ አለ በመሆን ላይ ነው ላማኒዓ ምንም ከልካይ የለም ሚን የሴቶች በሴቶች ጀማዓ ያን ሰለላሁ ዐለይሂ ወሰለም ምክንያቱም ነብዩ ዐለይሂ ሰላቱ ወሰለም አመራ አዘዋልና ኡመ ወረቃ የምትባለውን አዘዋታል አንተ ኡመ አህለ ጃሪሃ የአካባቢዋን ሰው ልታሰግድ የአካባቢዋን ሴቶች ልታሰግድ አዘዋታል ምን አልዓጀብ ከዚህ ላይ ሲምባጥ ያደረጉት ነገር አለ ዑለማዎች እንደው ያው ቀውል ነው ضعيف በጣም ضعيف የሆነ አሜሪካ ውስጥ ተሰርቶበታል የሚል ሰምቻለሁ ሴት ልጅ ወንዶችንም አሰግዳለች ጁሙዓ ሴት ልጅ ጁሙዓ አሰግዳለች ብዙ ግድ የለም ነው ሴት ልጅ ጀማዓ አሰግዳለች ወንድንም እኮ ነው ለምን ኡመ ወረቃን ነብዩ አለይሂ ሰላቱ ወሰላም ኢማም ሆነሽ አሰግጂ ብለዋታል ማንን አህለ ዳሪሃ የአካባቢውን ሰው ነው የተባለው አህል ኒሳ አዳሪ አይደለም ያሉት አምጥተዋል። ይሄን መፍሁም ተባባን አይደል? አልገባችሁም? ኺላፉን ከዚህ ላይ ሲምባጥ አድርገውለታል። ደግሞ ያስኬዳል። ሹብሃ አለበት። አህለ ዳሪሃ ነው የአካባቢውን ሰው ታሰግድ የተባሉት ሴት የሚል አለብህ የለም። የአካባቢ ሰው እሷ የተሻለች ከሆነ ታሰግድ ብለው አውጥተዋል። ከዚህ ላይ አውጥተው ነገሩን ሙከራ ለማድረግ ያው ኺላፍ ያለባቸው ስለሆኑ ይልና አስችለውታል፣ ሰርተውታል ምናምን ነገር ይላል ስለዚህ አዛ ሳቀጥ አይሆንም። አመረ ነብዩ አዘዋል ኡመ ወረቃን አንተ ኡመ ልትመራ አህለ ዳሪሃ የአካባቢዋን ሰው ረዋሁ አቡ ዳውድ የአካባቢዋን ሴቶች ማለት ነው ረዋሁ አቡ ዳውድ ወሷህ እብነ ኹዘይማ እብነ ኹዘይማም ሐዲሱ ሰሒህ ነው ብሏል ወባዕዱሁም ከፊል ሰዎች ደግሞ የራስ ሲጋ በጋለች ኧረ በጣም የተሻለ ነው ለሀዘል ሐዲስ ከዚህ ሐዲስ ራሱ የተሻለ መሆኑን ነው ይበቃል አይደለም ደሊሉ ከላይ እኮ ደሊል ያደረገው ለምን ነበር ከልካዮች አሉ ጀማዓ እንዳይስሉ ወንድ ጀማዓ ካገኙ ይስከሩ ወንድ ከሌለ ለየራሳቸው ይስከሩ ይህንን ያሉት ከልካዮቹ አይ ይበቃል ለምን ሰዎች ደግሞ አንዷ ኢማም ሱና ካሰገዳቸው جائز ነው ይበቃላቸዋል። አጅራለሁ አይ የተሻለ ነው፣ ጥሩ ነው፣ أفضل ነው። አአ ያ ማለት አይደል። ይበቃል። ወንጀል አልሰሩ ቢሰግዱ ይችላሉ። ይሄ ለዚህ ምን እንደሌላ መጡ የኡሙ ወራቃል ሐዲስ አመጡ ለምን ይበቃል አለው። ወባዕዱሁም ሶስተኛው ቀውል ደግሞ يرى እነዚህ ሶስተኛዎቹ ዑለማዎች ደግሞ እስቲህባቡ ዛሊክ እንደውም የተሻለ ነው፣ ጥሩ ነው፣ መልካም ነው አሉ እና ወሰዱለት። ለምን لهذا الحديث ይህ ሐዲስ መልካምነቱን ነው እንጂ የሚያሳየን ይበቃል ማለት አይደለም። ለምን ነብዩ አዘዋል ነው የተባለው እንጂ ፈቅደዋል አይደለም። አዘዋል ነው የተባለው ፈቅደዋል ሳይሆን ፈቃድ ቢሆን ኖሮ إذن ነው ትችላላችሁ፣ ወንጀል አይደለም፣ አብሽሩ ሐላል ነው ማለት ነው። ይሄ አጅር ማለት አይደለም። ግን ነብዩ أمر أم ورقة ነው የሚለው አዘዙ ነው የሚለው አዘዙ ከሆነ ምንድነው ነው የሚሆነው? ቢያደርጉት أفضل ነው ማለት ነው። ሶስት አይነት ነው group ዑለማዎች የተናገሩ አንዱ ምንም ይሉት ምንድነው ፈዘዛችሁ እኮ አንዱ group ምንድነው አይቻልም ሁለተኛው ይበቃላችሁ ሶስተኛው أفضل ነው ማለት ነው ኢስቲህላል ማለት እኮ አፍዶልነት ማለት ነው እሺ አይበቃም ያሉት ሰዎች በቃ የለም በነብዩ ዘመን እንደዚህ በአስር በብዛት አልተገኘም አሉ ይበቃል ያሉት ሰዎች ምንድነው ደላቸው እ የኡሙ ወረቃ ሐዲስ ኡሙ ወረቃ ነብዩ አለይሂ ሰላቱ ወሰለም አመረሃ አንተ ኡመ አህለ ዳሪሃ ብለዋል። ዳር ያለውን ቤት ካልነው ደግሞ ቤተሰቦቿን ሊሆን ይችላል። ዳር ያለውን ቤት አድርገው ነው አገር ብለው ይወስዳል። እሺ እስቲራድ ያሉት ሰዎች የተሻለ ነው ያሉት ሰዎች ደግሞ ደሊላቸው ምንድን ነው? ሴቶች በሴቶች ቢሰግዱ ጥሩ ነው፣ ብቻቸውን ከሚሰግዱ ወንድ ካገኙማ ኦ ስማክሱን ግን የወንድ ጀማዓ ካላገኙ ሴቶች በሴቶች ጀማዓ ቤት ውስጥ ቢሰግዱ የተሻለ ነው፣ የተሻለ ነው በጀማዓ ማለት ነው። ከምን ላይ ነው ከምን ላይ እንወስዳለን ይሄን ከሐዲሱ ላይ ሐዲሱ ለሁለት ይበቃልም አፍዶልም ነው ላለው ለሁለት ነገር ነው ደልም የሚሆነው እንዴት ተረዳው أفضل ነው ለማለት أمر ነብይ ስላል አዘዋል ከተባለ ጥሩ ነው ማለት ነው ፈቅደዋል ቢባል ኖሮ ደግሞ ባታደርገውም ቢያደርጉትም ነው ልዩነት የለውም ወንጀል አይደለም ቢያደርጉት ማለት ፈቅደዋል ከተባለ ፍቃድ ግን አዘዙ ነው የተባለው ስለዚህ ቢፈቅዱ የተሻለ ነው ማለት ነው ሴቶች በሴቶች የሚኛው group ይህንኛው أقرب ይሆናል ከሐዲስ አንጻር ስናየው። وبعضهم ከፊል ደግሞ يرى أنه غير مستحب አይወደድም ይላሉ። ወባዕዱሁም ከፊሉ ደግሞ የራ አነሁ መክሩህ ይጠላል እንደውም የሚሉም አሉ። ማኔ አለ ክልክል የሚል ማኔዎች አሉ። መክሩ ነው ይጠላል። ባያደርጉት የተሻለ ነው። ባያደርጉት የተሻለ ነው። ክልክል ነው፣ ወንጀል አለበት። መክሩህ ነው ባያደርጉት ይሻላል ቢያደርጉት ግን መጥፎ ነው ወንጀል አለባቸው ማለት አይደለም አለማድረጉ ግን በጣም የተሻለ ነው ጭራሽ መተው ወባዕዱሁም የራ አነሁ ገይሩ ሙስተሐብ አይወደድላቸውም ምን ማለት ነው ይበቃል ቢያደርጉት ወንጀል የለም ግን አይወደድም ማለት ነው ወባዕዱሁም ከፊሉ ደግሞ አነሁ መክሩህ ይጠላል በጀምዓ መስገዳቸው ያአላህ እንደዚህ خلاص ወባዕዱሁም ከፊሉ ደግሞ የራ ጀዋዘው ይበቃል ሲነፍል ሱና ሶላት ላይ ይችላሉ ዱነል ፈርድ ፈርድ ላይ ግን ይቅርባቸው ሐላል ወለአለ ራጅሐ አመዛኙ ይላሉ ከደሊል አንጻር ስናየው ወለአለ ራጅሑ አመዛኙና ከደሊል ጎላ ያለው استحبابه ይወደዳል ያለው ጀማዓ ፈርደን ካነ አምናህለን ተራዊሕን አንድ ላይ ይሰግዱን ይመስል ማለት ነው ይህን እኮ ያደረጉት አፍሶሉ ሶላት ኒሳኢ ፊቡዩቲህን እቤታቸው ነው እቤታቸው መስገድ ነው አፍሶሉ እቤታቸው መስገድ አፍሶል ነው ዒልም እናገኛለን የሆነ ነገር ትምህርት ይገኛል ወይንም ደግሞ መጠናከር ይኖራል የሚል ሌላ ነገር ነው እንጂ የሚያመጣቸው አለበለዚያ ቤት ውስጥ ነው በላቸው ነብዩ አለይሂ ሰላቱ ወሰለም ያሉት ነብዩ ያሉት ይሄን ነው ግን ብዙ ነገር እናገኛለን ወደ ጀማዓው ሲመጡ ጥንካሬ ያገኛሉ ትብብር ይኖራል ትውውቅ ይኖራል በዕልም አቅጣጫ እናያለን የደዕዋ ተካፋይ ይሆናሉ ከዚህ ከዚህ ጥቅም አንጻር ነው ወደ መስጊድ የሚመጡት እሺ ገብታችኋል አሁን የቀራ ነው بين مانع وموجب والأكثر أنه لا مانع وبعضهم يرى استحباب ذلك لهذا الحديث وبعضهم يرى أنه غير مستحب إيش غير مستحب ما لم አይወደድም وبعضهم يرى أنه مكروه ምን ማለት ነው ይጠላል ጀማዓ መስገዳቸው ይጠላል ያ አላህ እሺ وبعضهم وبعضهم ከፊል ዑለማዎች ደግሞ የራ ጀዋዘሁ ተፍሲል ውስጥ ገብቷል ሌሎች ዑለማዎች ደግሞ አይ የራ ጀዋዘሁ ፊ ነፍል ነፍል ማለት ምንድን ነው ሱና ሶላት ላይ ይችላሉ ጀማዓ ዱነል ፈርድ ፈርድ ላይ ሲቀር ማለት ነው ዱነ ኤክሰፕት እንደማለት ነው ፈርድ ሲቀር ፈርድ ላይ ግን አይወደድም ያሉም አሉ እንደዚህ አይነት ተፍሲርም ውስጥ ዝርዝርም ውስጥ የገቡ ዑለማዎች አሉ ወለዓለ ራጅሑ አመዛኝ የሚመስለኝ ይላሉ ለዓለ ማለት አይ ቲንክ የምንለው ነው ለዓለ الراجح استحبابه الراجح ይሄ ይመስለኛል እያሉ ነው ገብታችኋል? ግልጽ ነው አይደል? ይቀራል ምን እ ሱና አብሮ መስጊድ አዎ፣ ሱና ተራዊህ አለ አይደል? አዎ፣ ሴቶች በሴቶች ያስገዱ ተራዊ ይችላሉ። እሱ ላይ ይቻላል የሚላሉ ፈርድ ሶላት ግን ይቅርባቸዋል አሉ። እነዛ ተፍሲል ላይ መጥተው ናቸው። ለማንኛውም ሁለቱም ይቻላል። በቃ አነዛኝ የቱን ምን ይዘው ሸኹ ያሉት ደሊል ስላለ አመረ ኡመ ወረቀታ አንተሰል አንተ ኡመ አህለ ዳሪሃ ስላሉ ይቻላል። በሱና ተራዊህም ሴቶች በሴቶች ፈርድም ሶላት ሴቶች በሴቶች ሲሰግዱ አዳሁ እስቲባቡ እንደውም ይወደዳል ይበቃል አይደለም ይወደዳል ያለው ነው የሚበልጠው አፍል ነው ያለው ነው የሚበልጠው ከሐዲሱ ጠንካራ ስለሆነ ولنزيد الفائدة تجمعي ጥቅም ለማግኘት في هذه ይችን مسألة ይችን ነጥብ በዚህ ዙሪያ የሚያጠነጥን يراجع يهن ريخار عددكو على مغني مغني نامببو هلت تنياتراز هلت متو هلت والمجموع للنووي ينووي المجموع نامببو عرات تنياتراز كثمانية عرات كثمانية عمد سجد زرس يهن شك مادرد تشل على الله تشل تشل على الله ليلا فك أمار انفورميشن راسو تعجلنا الله ولمزيد الفائدة فك أمار انفورميشن لما جنيت في هذه المسألة بذي كنت أبزورة يراجع يهري فريد جرد يالون من على مغني والمجموع للنووي እነዚህ ኪታቦችን ገጹንም ነግረውናል። ያንን ማንበብ ብቻ ነው ኢንሻአላህ አይደል? አዎ ኪታቡ ራሱ ነጅሙ የሚባለው ራሱ የለም የለም። ታላላቅ መክተባዎች ካልሆነ በስተቀር እንጂ መጅሙን ራሱ አናገኝ። የዱሮ መሻይኾች ምናምን ናቸው የሚያመጡት። የለም ኪታቡ ራሱ አይመጡም። ለማንኛውም ሙተጀሃሩል መርአ ሴት መጮህ ትችላለች። ብልቂራአ በቂራአ መጮህ ትችላለች። ኢዛ ለም ሐሪጃን ወንዶች ካልሰማ። ተገይሩ መሐሪም ዘመድ ያልሆኑ አጀንብይ ወንዶች ከለሉ ሷ መቅራት ትችላለች። አልሐምዱሊላህ ረቢል ዓለሚን አርራህማን አርራሂም ማሊክ እነሱ ምን ይላሉ? ወለጣሊ አሚን ጮክ ብለው ማለት ይችላሉ። ምን ከሌለ አጅነብይ ከሌለ አጅነብይ ከሌለ አጅነብይ ካለ ግን ሁደት ማስመሰልም ሆነ ሹረኝ አይፈቀድም። በስር ያደርጉታል ማለት ነው። ሶላተል ጀህሪያው አለበለዚያ ይበቃላቸዋል፣ ችግር የለም። አጅነብ እየከበለ ወተጃህሩል መርአ ሴት ልጅ ጮክ ማለት ትችላለች። ድምጿን ከፍ ማድረግ بالقراءة ቁርአን ስትቀራ ኢዛ ለም የስማዐሃ ካልሰማት ካላዳመጣት رجال ወንዶች غير محارم ዘመድ ያልሆኑ ወንዶች ካላዳመጧት ትችላለች። ይሄ ተጓተነ ቦታ ላይ ነው። ሶላትም ውስጥ በቅቶላታል። የትኛውም ቦታ ላይ ትችላለች ውሃ መቅራት በጃኢዝ አምስተኛ ዩባሁ ሊኒሳ ለሴት ልጆች ይፈቀዳል። አልኹሩጅ መውጣት ይችላሉ። ሚነል ቡዩት ከቤታቸው መውጣት ይችላሉ። ለሶላቲ ለሶላት መውጣት ይችላሉ። ማዕርጃል ከወንዶች ጋር ለመስገድ መውጣት ይችላሉ። ይህ ስለ መስጊዶች እየሄዱ መስገድ ይችላሉ። ወሶላቱሁነ መስገዳቸው ግን ሲቡዩቲህነ እቤታቸው ኸይሩን ለሁነ ለነሱ የተሻለ ነው። ከፊትና ለመዳን ከፊትና ለመዳን ይህን ያክል ርቀት መሄድ ወላሂ ፊትኖች ምን ያክል እንደሚጠነቀቁት አጂብ ነው ወላሂ ነብይ መሐዲስ እንደዛ በጣም ከቤት እስከ መስጊድ እስከ መምጣት ድረስ መንገድ ላይ የሚፈጠረውን ፊትና ምን ያክል ትኩረት ውስጥ እንደከተቱት ዑለማዎች ወነቢዩ አለይሂ ሰላቱ ወሰላም እኛ ቀለል እናደርገዋለን እንጂ እስከ ዝጋይ ስንሄድ ይባሁ ይፈቀዳል። ለኒሳ ሴቶች አልኹሩጅ መውጣት ይችላሉ። ምን አልቡዩት ከቤት ለሶላቴ ለሶላት መውጣት ይችላሉ። ማዕርጃል ከወንዶች ጋር ለመስገድ የሴቶች ለሴቶች ምንድነው ተብሏል? የሴቶች ለሴቶች አፍል ነው ያላለ ይበቃል ያላለ ክልክል ነው ያላለ መክሩህ ነው ያላለ አመዛኙ መጨረሻው አክሰሩ ደለ ምንድን ነው ማለት የሴቶች በሴቶች ጀማ ምንድን ነው أن الصلاة بالإمامة إحداهن ماذا؟ جائز مكروه ممنوع مستحب مستحب ذلك لماذا؟ من ترين الله لأن النبي صلى الله عليه وسلم أمر أم ورقة مش أنت أم ديار أخير አለብ ያለ ይባሁ ለኒሳኢ አልኹሩጅ መውጣት ይችላሉ። ሚነል ቤት ከቤታቸው ለሶላት ለስግደት ማዕረጃል ከወንዶች ጋር ስለመሳጀድ መስጊዶች እየሄዱ ለመስገድ ይችላሉ። ወሶላቱሁን መስገዳቸው ግን ሲቡዩቱሁን ቤቶች ቤታቸው ውስጥ መስገዳቸው ኸይሩን ለሁነ ለነፍስ የተሻለ ነው። እኔ ለምን ሴቶቻችን ዶርም ውስጥ መስገድ አለባቸው የሚል ውሳኔ አንሰጥም፣ አይሰጥም፣ አይባልም። ለምን እዚህ ሲመጡ የሚያገኙት በጣም ብዙ ጥቅም አለ። ለዚህ ነው ዳዕዋ አለ ምን አለ የተለያየ ነገር አለ ከህብረት አንጻር ምን ብዙ የሚመዘን ነገር ስላለ فقد روى مسلم في صحيحه مسلم بصحيحته ውስጥ ዘግቦታል عن النبي صلى الله عليه وسلم ከአላህ መላእክተኛ የደረሳል أنه قال የአላህ መላእክተኛ እንዳሉ ላ ተምነዑ እንዳትከለከሉ ኢማ አላህ የአላህን ባሮች እንዳትከለክሉ ኢማ ማለት የወንዶች አብድ ነው አይደል የሚባለው ሴት ሲንጉላሩ አመቱላህ ትባላለች ወንድ አብዱላህ ይባላል እሷ የአላህ ባሪያ አመቱላህ፣ ወንዱ የአላህ ባሪያ አብዱላህ። ወንዶች ፕሉራሉ ዒባዱላህ፣ ሴቶች ደግሞ ኢማኡላህ ይባላል። አነትን ወደ ኢማ ፕሉራል ታደርገዋለህ፣ አብድን ደግሞ ወደ ኢባድ ፕሉራል ታደርገዋለህ ማለት ነው። ያ ዒባደላህ ምን ማለት ነው? ያ አብደላህ አልክ ምን ማለት ነው? ለአንድ ሰው ነው። አንተ የአላህ ባሪያ ነው። ያ ዒባደላህ ምን ማለት ነው? እናንተ የአላህ ባሮች። ያ አመተላህ ምን ማለት ነው? አንቺ የአላህ ባሪያ። ያ ኢማ አላህ እናንተ አላህ ባሩ እነማንን ሴቶችን ያ ማለት ነው። በቃ ነብዩ ምን ይላሉ? ላተምነዑ አትከልክሉ ኢና አላህ የአላህን ባሮች አትከልክሏቸው፣ መሳጅድ አላህ የአላህን መስጊድ አትከልክሏቸው እየሄዱ ይካፈሉ ብለዋል። ከዚህም የምንይዘው ሴቶች ወደ መስጊድ መሄድ ይችላሉ የሚለው እንይዛለን። አንድ ጊዜ ምን አሉ? አብደላህ ብን ዑመር ናቸው ሐዲሱን የዘገቡት። አብደላህ ብን ዑመር ለልጃቸው እነ ቢላል እነ ሳሊም የሚባሉ ልጆች አሏቸው። የዑመር ልጅ ማለት ነው። አብደላህ ብን ዑመር ለልጃቸው ምን አሉት? ነብዩ አለይሂ ሰላቱ ወሰላም ላተምነዑ ኢማ አላህ የአላህን ባሮች መስጊድ እንዳትከለክሉ ብለዋል። ሴቶች ወደ መስጊድ እየሄዱ ጀማዓ ይካፈሉ፣ ዳዕዋም ይካፈሉ የሚለውን ሲያስተምሩ ልጃቸው ምን አለ? አአ ማን ሚስቴን አልለቃትም አለ። ይሄ እንድትሄድ መስጊድ አልለቅም እንደዚህ ኩና ተውባማ ልትሄድ አልፈቅድም ማለት አቁሉ ለከ የቁሉ ረሱሉላህ ወተቁሉኒ ሀዛ ወላሂ ለኡክሊሙከ አበደን እንዳታናግረኝ ካሁን በኋላ ልጃችን ልጃችን እንደውም የሚባለው ከዛም በኋላ አልተነጋገሩም እኔ አላህ መላክተኛ ብለዋል እያልኩ አንተ ይህን ትቢት ታመጣለህ እሱ ግን አንድ የተናገረበት ምክንያት አለ አይሻም ነብዩ በህይወት ቢኖሩ ኖሮ መስጊድ አይፈቅዱላችሁም ነበር ምናቸውን አይታ ነው ይሄን ያለችው ያለባበሳችሁን ሂደት አይታ ነው ትወሰውሳላችሁ ኸይር እንሰራለን ብላችሁ መጥፎ ነገር ትሰራላችሁ ማለት ነው ያን የተጠቀመችው ለማንኛውም ዋና የምንይዘው ነገር ምንድነው ሴቶች መስጊድ መሄድ እ አ ስላሉ ላተምነዑ እንዳትከለክሉ ብለዋል ነብዩ። ኢማ አላህ አላህን ባሮች መሳጀድ አላህ የአላህን መስጊድ እንዳትከለክሏቸው። ጀማዓ ይስገዱ፣ ይጠናከራሉ፣ ዳዕዋ ያዳምጣሉ፣ ቅራት ይቀራሉ፣ ብዙ ነገር ያደርጋሉ እዛ ቦታ ላይ። ስለዚህ አልአፍሷል የሚበልጠው ለነሱ እንደውም ወደ መስጊድ መሄዱ የተሻለ ነው። ዒልም የሚያገኙ ከሆነ ማለት ነው። አለበለዚያ ቤታቸው መስጊድ أفضل ነው። ሌላ ነገር ካለ ምንም ነገር ከሌለ ቤታቸው ቢሰግዱ የተሻለ ነው ከሚመጣው وقال صلى الله عليه وسلم ነብዩ ብለዋል لا تمنعوا አትከልክሉ النساء ሴቶችን አትከልክሉ أن يخرجن መውጣታቸውን እንዳትከለክሉ إلى المسجد إلى المساجد ወደ መስጂዶች ማለት ነው። መስጂድ singular ነው፣ مساجد plural ነው። ወደ መስጂዶች ሲሄዱ አትከልክሏቸው። وبيوتهن ቤቶቻቸው ግን አሉ ነብዩ عليه الصلاة والسلام መስጂድ ከሄዱ አትከልክሏቸው። ወቡዩቱሁነ ቤት መስጊዳቸው ግን ኸይሩን ለሁነ ለነሱ የተሻለ ነው። ዒልም ያመልጠናል ካላሉ በስተቀር ማለት ነው። ዒልም ያመልጠናል ካላሉ በስተቀር እቤታቸው መስገዳቸው አፍል ዒልም ካለ ይሄድ ለዒልም ሲሉ ዳዕዋ ካለ ዳዕዋ ተጋባናል። ግልጽ ነው። ረዋሁ አህመድ ወአቡ ዳውድ አህመድና አቡ ዳውድ ዘግበውታል። ሐዲሱን ሰበቃሁነ መቆየታቸው في البيوت እቤት ውስጥ እዛው መቅረታቸው وصلاتهن መስገዳቸው ሲሃ እቤታቸው ውስጥ መስገዳቸው أفضل لهن ለነሱ የተሻለ ምን አጅል ተሰቱሪ ለተሰቱር ሲባል ወደ ወንዶች ራሳቸውን ላለማሳየት ሲባል እንደዛ ያደርጉት የተሻለ ነው። ፈበቃኡን ነፊል ቤት ውስጥ መዘውተራቸው እዛው መቆየታቸው وصلاتهن መስገዳቸው فيها ቤታቸው ውስጥ አፍሶሉ ለሁነ ለነሱ የተሻለ ነው። ምን አጅል ተሰቱር ለተሰቱር ሲባል ተሰቱር ማለት ምንድን ነው? ምን ማለት ነው ተሰቱር? ካጅነቢ ተባልተናል። ሀሳቡ ግልጽ ነው። ስድስተኛ ወኢዛ ኸረጀት ኢለል መሳጅድ ወደ መስጊድ ስትወጣ ምን ስርዓት ማሟላት አለባት? ወደ መስጊድ መውጣት ትችላለች አለ። ቤቷ መስጊድ አትሆን ነው አለ። የምታገኝ ከሆነ ግን ትሂድ መስጊድ አለ። ግን ሐዲስ እያዩ ነው ዑለማዎች ወቡዩቱሁነ ኸይሩን ለሁነ ምን አየኽሩጅ ነው። በተለይ ተራዊህ ላይ በጣም ሀድ ነው። በጣም በጣም በጣም አስቀያሚ ነገር ነው ያለው ስድስተኛ ወኢዛ ኸረጀት ስትወጣ ኢለል መስጂድ ወደ መስጂድ ስትወጣ ሊሶላቲ ለሶላት ስትወጣ ፈላ ጉዳይ የማይቀር ጉዳይ ነው ሚሙራአትል አዳብ ስርዓትን መጠበቅ አለባት። አታሊያ ቀጣይ የምንነጋገርባቸውን ስርዓቶች መጠበቅ አለባት። ኢዛ ወኢዛ ኸረጀት ኢለል መስጂድ ወደ መስጂድ ስትወጣ ሊሶላቲ ለስግደት ስትወጣ ለዒባዳ ነው የምትሄደው ለዒባዳ ነው የምትሄደው። አንድ ሰው ወደ ዒባዳ እየሄደ ወንጀል መስራት የለበትም አይደል? ጥሩ ለማግኘት ሲሄድ መጥፎ ነገር መስራት የለበትም። ጃሂሎች ምን ያደርጉ ነበር መሰላችሁ? አትርኩ ወይዛ ኸረጀት ለመስጂድ ወደ መስጂድ ስትወጣ ለሶላት ለስግደት فلا የማይቀር ጉዳይ ነው። ሚሙራአቲ መጠባበቅ ማለት ነው። مراعاة ማለት መጠበቅ አለባት መጠባበቅ አለባት። من الآداب ስርዓቶችን አደብ አዳብ ብሏል። التالية ቀጣይ አደቦችን መጠበቅ አለባት። ለምሳሌ تكون متسترة بالثياب መላ ሰውነቷን በልብስ መሸፈን አለባት። ሙተሰትራ ሙተሰትራ ቢስያር በልብሷ የተከናነበች መሆን አለባት። متسترة የተሰተረችና የተከናነበች መሆን አለባት። ቢስያር ልብሷን ወለ ሒጃብ አልካሚል ሙሉ ሒጃቧን ነው ለብሳ መውጣት ያለባት። ወደ ስትሄድ ወደ አምልኮ ቦታ ስትሄድ ስርዓቷን ጠብቃ ወደ ዒባዳ ቦታ እየሄደ ሰው ወንጀል እየሰራ መሄድ የለበት። ለምሳሌ ትምህርት ስንማር اختلاط አለ። ዒባዳ ስናደርግ ግን እንለያለን። ለምን? አጅር ለማግኘት እክትላጥ አድርገን አጅር አይፈልግም። አጅር አይፈልግም። እክትላጥ እያደረጉ እየወነጀሉ ሌላ ጥሩ ነገር ለማግኘት ይሄ የሌለ ነው። ጣጣ እክትላጥ እያደረጉ ሌላ የተሻለ ነገር አገኛለሁ የለም። የምናገኘው ፖይንቱን ሳይሆን ማየት አለብን ከታች ሸርዓዊ ነገር የምናደርግ ከሆነ ያንኛው ግን አለማዊ ነው። መጋረጃ ይዘን አንዞርም። አይቻልም። የሚቻለው ነገር አይደለም። ተኩኑ ሙተሰትረተን ቢሲያብ ወለ ሒጃብ አልካሚል መሆን አለባት። ቃለት አይሻ ረዲየላሁ ዐንሃ አይሻ እንዳለች ካነ ኒሳኡ ሴቶች ነበሩ ይሰሊነ ይሰግዱ ነበር መዓ ረሱልላህ ሰለላሁ ዐለይሂ ወሰለም ከአላህ መላእክተኛ ጋር ይሰግዱ ነበር። ثم ينصرفن ይመለሱ ነበር። ሶላት አጠናቀው ثم ينصرفن ይመለሱ ነበር። ሙተለፊዓቲን ተጠቅለው ተከናንበው ሙተለፊዓቲን ተከናንበው ቢሞሮጥህና በልብሶቻቸው ማለት ነው በጋቢዎቻቸው በሉት ቢሞሮጥህነ ሽርጥም ይሆናል ቢሙሩጢህነ ተከናንበው ይወጣሉ። ማዩዕረፍና አይታወቁም ነበረ። ያቺ ከሊት ናት ተብሎ አቋማቸውን አይቶ እንኳን መግለጽ አይቻልም ነበረ። ማዩዕረፍን አይታወቁም ነበር ሚነል ገለጥ ከጨለማው የተነሳ ማለት ነው። በጠዋት ሰግደው ስብሕን ይመለሱ ነበር የሚመለሱ ከሆነ መስጊድ ውስጥ የሚቆዩ ዳዕዋ ምን ካለ ደግሞ በማድረግ ያለባቸውን ያደርጋሉ። ግን ሱብሂ ሳይቀር ሴቶች ምን ያደርጉ ነበር? መስጊድ እየመጡ ይሰግዱ ነበር። ሱብሂ ሳይቀር ማለት ነው። አበረታታሉ ካነት ኒሳ ካነ ኒሳኡ ሴቶች ነበሩ ይሶሊነ ይሰግዱ ነበር መዓ ሰለላሁ ዐለይሂ ወሰለም ከአላህ መላእክተኛ ጋር ተኩኑ ሙተሰኪረተን ቢስያብ ወልሒጃብ አልካሚል ላለው ማብራሪያ ነው ሙሉ ሂጃቧን ለብሳ ሙተሰኪር ሆና ትሂድ ሶላት አልጀማዓ ስትል አጅር ለማግኘት ስለሆነ ሸርጧን ታሟላ قالت عائشة رضي الله عنها من تلالج النساء ሴቶች ነበሩ ይሰሊነ ይሰግዱ ነበር مع رسول الله صلى ከአላህ መላእክተኛ ጋር ይሰግዱ ነበር ثم ينصرفن ከዛ ይመለሱ ነበር ከየት ወደ የት ከመስጂድ ወደ ቤታቸው ማለት ነው በምን አይነት መልኩ ሙተለፊዓቲን ተከናንበው ቢሙሩጢህነ መከናነቢያቸውን በሉት ሙተለፊዓት ተጠቅለው ተከናንበው ቢሙሩጢህነ እ እ አይ ሚርጢን ያለው ፕሉራል ነው ሙሩጥ መከናነቢያ በሉት በመከናነቢያቸው ይከናነቡ ነበር። ሙተለፊዓት ድርጊት ነው። ይሄን መከናነቢያው ነው። ሙተለፊዓትን ተከናንበው በመከናነቢያ ማለት ነው። ማለት ነው ድርጊቱና የሚያደርጉት እንትኑን የልብሱን ነው። ما يعرفنا አይታወቁም። من الغلس ከጨለማው يتنسى حديث متفق عليه ለማንኛውም የፈለግነው የቱን ቦታ ነው? እኛ ከሐዲሱ የተፈለገ የቱ ነው? ብዙ ስንባጥ እናደርጋለን ከዛ ሐዲሱ አንደኛ ሶላት አልጀማዓ ይመጡ ነበር ሁለተኛ ላይ የምናወጣው ነገር አለ ምን በጨለማ ቀደም ብለው ሶላት ሲሰገድ ሰው ሲመለስ ራሱ አይታወቅም ነበር ማን ከማን ይሄ ማለት አውል ላይ ነው የሰገዱት ማለት ነው ምን ማለት ሌላም አለ ምን ሰግደው ወደ ቤታቸው ይሄዱ ነበር እዚህ ቦታ ላይ እየፈለግን የቱን ነው ሙተለፊዓትን ቢሙሩጢህን ያለችውን part ምን የምንፈልገው ለደሊል ማለት ነው ሁለተኛ أن تخرج غير متطيبة شرطو ساتتكن موتا تلبات حجاب الكامل أصلف يا عيسى المحل سيدة أن تخرج للتوتا غير متطيبة شرطو ساتتكن مارك لقوله صلى الله عليه وسلم ريو عليه الصلاة والسلام انده بلوات لا تمنعوا أتكلكلوا إما الله يا الله مبارو ساتكلكلوا أشو مساجد الله كالله مسجدات تجدبوا أشوال وليخرجنا يوتو كفلات كفلات هنا يوتو غير ሙተጠይባት ማለት ነው ሽቱ ሳይጠቀሙ ይውጡ ሽቱ ሳይጠቀሙ ኖርማል ማለት ነው ተፈላት ሆነው ይውጡ ተፈላት ማለት ምንድን ነው امرأة تفلت هذه امرأة تفلت ምን ማለት ነው ተፈላ ምን ማለት ነው غير متطيبة ሽቱ ያልተጠቀመች ሴት ማለት ነው ኖርማል ኖርማል በቃ ዝም ብላ ኖርማል ተፈላ ይባላል ተፈላትን ይውጡ አሉ ነብዩ አለይሂ ሰላቱ ወሰላም ወለኽሩጅነ ይውጡ ትእዛዝ ነው ተፈላትን ምንድን ነው ይህ ምንድን ያሳቀው ተፈላክ ያለው አረብያ ለኔም በጣም ገርሞኛል። ረዋሁ አህመድ ወአቡ ዳውድ አህመድና አቡ ዳውድ ዘግበውታል። ወማዕና ተፈላት ማለት አይ ገይረ ሙተጠይባት ብሎ አብራራለን። ለምንድን ነው የፈሰሩት? ለአንሁ አርሑት ሉጋ ራቀ የሆነ ራቅ ያለ ነገር ነው ተፈላት ያለው። እንደውም ተፈለ ማለት ምን ማለት ነው? ቨርብ ቢሆን ተፈለ ማለት እኮ ተፋ ማለት ነው። ተፈለ ተፈለት ቁረይሽ አላ ረሱልላህ ሰለላሁ ዐለይሂ ወሰለም ተፉባቸው፣ ማለት ተፈለ ማለት ተፋ ማለት ነው። ተፈላት ማለት ገይረ ሙተጠይባት ሌላ ትርጉም እንዳንይዝ ነው ይሄንን የፈሰሩልን። አንዳንድ ጊዜ ማንኛውም ኪታብ ላይ አግረብ የሆነ ራቅ ያለ ሉጋ ከሆነ ብዛት የማናገኘው ከሆነ ምን ያደርጉታል? አይ ብለው ይፈስሩታል። አሁንም ፈሰሩልን ተፈላት ያለ ወአን አቢ ሁረይረተ ረዲየላሁ ዐንሁ ቃል ይሄ ከአይሻ ሐዲስ ነው። ላ ኢማ አላህ መሳጀድ አላህ ተፈላቲን ብለዋል ነብዩ عليه الصلاة والسلام። ስለዚህ ምን ሆነው ይውጡ ማለት ነው ሽቱ ሳይጠቀሙ ውጡ። ወአን አቢ ሁረይራ ረዲየላሁ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ አሉ። አቡ ሁረይራ ነው ሐዲስ የዘገቡት። አዩመ ማንኛውም ሴት أصابت ከነካች ከተጠቀመች ብኹረን ብኹር ከተጠቀመች ብኹር ራሱ ምንድነው? ራሱ ብኹር ነው። ምን እንበለው? ብኹር ምን እንበለው? አማርኛ ሽቱ እጣን بخور እጣን بخور ራሱ بخور ነው እ የእንጨት ማን እንጨት ይባላል? ነገር بخور የሚባል ራሱን የቻለ የለም። ሽታው ለየት ያለ ከእጣን ራሱ ለየት የሚል እኮ بخور የሚባል አለ። አረቦች ዘንድ ራሱ ቡኹር የሚል አለ። እጣኑ ሌላ አለ፣ ቡኹር ራሱ ሊባል ቡኹር ነው ሽቱን የሚወክል በጣም ሽታው መዓዛው የሚስብ የሚያውድ ነው። አካባቢ ያውዳል ሽታው። ለማንኛውም አፋበት ቡኹረን ቡኹር ከተጠቀመች ሰላተ ሸሃድነ እንዳትሳተፍ ማዕና ከኛ ጋር አልዒሻ አልአኺር የመጨረሻዋን ዒሻ እንዳትመጣ ብለዋል። ይቺ የመጨረሻዋ ዒሻ ያለችው ገይረ ሙቀየዳ እንዳታደርጓት ሌላም ቦታ ሶላት እንዳትመጣ ያሏል የሚል አለ። በሙጥለቅ የተናገሩት አለ። ሶላት አልዒሻ አልአኺር ማዓና ከኛ ጋር ሰላተ ሸሃድ ነን እንዳይሳተፉ ይመሰል ሴቶች አዩመ ምርአቴን ማንኛውም ሴት ማንኛውም ሴት አሷበት ከተጠቀመች ብኹረን የሚሸት ነገር ብኹር ከተጠቀመች ሽቱም ይሁን የሚረጭም የሚነፋም ይሁን የሚቀስም ይሁን የሚቀባም ይሁን ሽታው የሚያውድ ነገር ከተጠቀመች ሰላተ ሸሃድነ እንዳይሳተፉ ማዓና ከኛ ጋር እንዳትሳተፍ አልዒሻ አልአኺር የመጨረሻዋን ዒሻ ዒሻ አልአወል እና ዒሻ አልአኺር ዒሻ አልአወል ማለት ዒሻ አልአኺር ማለት ዝምትም ዒሻ አልአኺር ማለት ዒሻ ማለት ነው ዒሻ አልአኺር ዒሻ አልአወል መግሪብ መግሪብ ኢሻ አላወል ይባላል። ኢሻ አልታኒ ወይንም ኢሻ አልአኺር የመጨረሻው ኢሻ ማለት ዋናው ይሄ ኢሻ ነው። ኢሻ ትባላለች እኮ ሶላት አልዓተማ ኢሻ ይሏታል። መግሪብ ራሱ ኢሻ ትባላለች። ኢሻ አልኡላ ኢሻ አልኡላ ትባላለች። ኢሻ አልአኺራ ትባላለች። ኢሻ ደግሞ የመጀመሪያው ኢሻ እና ሁለተኛው ኢሻ ማለት እኮ ምንም አይደለም። የመጨረሻው ኢሻ እና የመጀመሪያው ኢሻ ማለት ነው። ሁለቱ ማታ ምሽት ላይ ስለሚገኙ ሁለቱም ፀሐይ ከጠለቀች በኋላ የሚገኙ ስለሆነ ኢሻ አልኡላና ኢሻ አልአኺራ ማለት ይቻላል። ኢሻ አልአኺር ላይ አደጋ ውስጥ የመግባቱ chance ያመዘነ ነው። ለምን ጨለማ ይበዛል። የዛን ጊዜ ልጅ መብራት አልነበረም። ሽቱ ምን ብላ ምን ብላ መምጣት العشاء الآخر ላይ በጣም ለጥቃት ያጋልጣል ማለት ነው። العشاء الآخر ብቻ አይደለም የተቀየረው ማንኛውም ሽቱ አትጠቀም። رواه مسلم أبو داود والنسائي ይዘግበውታል። ወረዋ ሙስሊሙ ምን ሐዲስ ዘይነብ እምራአት ኢብኑ መስዑድ ሙስሊም ምን ሐዲስ ዘይነብ እምራአት ኢብኑ መስዑድ ከአብደላህ ኢብኑ መስዑድ ሚስት ከዘይነብ የተዘገበ ሐዲስ አለ። ሙስሊም የዘገቡት የአብደላህ ኢብኑ መስዑድ ሚስትና ዘይነብ የምትባል በጣም ብዙ ዘያኒቦች አሉ። አዩ ዘይነብ መታለች ያ ሲሏቸው አዩ ዘያኒ ይላሉ። የትኛዋ ዘይነብ ነው የሚሉት? ሚስታቸው ዘይነብ፣ ልጃቸው ዘይነብ፣ የአልጅ ልጅ ዘይነብ፣ የምራቱ መስዑድ ዘይነብ፣ በጣም ብዙ ዘይነብ ፋጡማ መታለች። አዩ አዩ አዩ ፋዋጢ የትኛዋ ፋጡማ? አዩ ዘያኒ ኢዛ ሸሂደት ትላለች ዘይነብ እምራአቱ መስዑድ የብነ መስዑድ ሚስት ናት። ኢዛ ሸሂደት ስትሳተፍ ኢሕዳሁና አንዳችሁ አልመስጂደ መስጂድ ከመጣች ብለዋል ነብዩ አለይሂ ሰላቱ ወሰለም እያለች ነው መክረዋቸው ነው ሴቶችን የነገረች ፈላ ተመሰጢበን ሽቱ እንዳትነካ ብለዋል ነብዩ አለይሂ ሰላቱ ወሰላም ለፊትና ለመጠንቀቅ ነው ኢዛ ሸሂደት ከተሳተፈች ከመጣች ኢሕዳሁና አንዳችሁ አልመስጂደ መስጂድ ከመጣች ፈላ ተመሰ እንዳትነካ ጢበን ሽቱ እንዳትጠቀም ብለዋል ነብዩ አለይሂ ሰላቱ ወሰላም ይብቃለች እሺ ተንቢሃትን